ጥያቄ ነው ያለኝ። በተለይ ደግሞ ይህንን ሰላማዊ ትግልን በተመለከተ ከሀገራችን ተጨባጭ ሁኔታ ጋር እና በተለይ ከሙስሊሙ የመብት ጥያቄና የሰላማዊ መብትን የማስከበር ትግል ከዛ ጋር ተያይዞም አጠቃላይ በሰላማዊ ትግል ላይ ያሉ የህብረተሰብ ክፍሎች በተለይ አመራር ላይ ያሉ አካላት በተከታዮቹ ዘንድ የትግል ጽናት እንዲሰርጥና የጠና እንዲሆን ምን አይነት አካሄዶችን መኬድ አለባቸው ብለህ ታምናለህ? ጉዞው ረጅም ነው፣ ጉዞው ረጅም ነው፣ አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለማንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ ጥሩ ማለት እንግዲህ ያው አንድ ሰላማዊ ትግል መሪዎች ምን ማድረግ አለባቸው የሚል ጥያቄ ነው ወንድሜ ዩኒቲ መጀመሪያ ያቀረበው። እኔ ግምት እንግዲህ ቅድም ያው ከጠቀስናቸው ነገሮች ነው መሪዎች መሪዎች በጣም ከፍተኛ ሚና አላቸው ህዝብን mobilize እና የትግል አንድ የተጀመረ ትግል እንደሞቀ እና እንደተጠናከረ እስከ ድል ደጃፍ ድረስ እንዲደርስ መሪዎች ከፍተኛ የሚጫወት ከፍተኛ ሚና አለ ያ ሚና effective በሆነ መልኩ ለመጫወት ከተፈለገ ቆራጥነት ያስፈልጋል። ማለት በመሪዎች ደረጃ በመሪነት ያሉ ሰዎች ቆራጥ መሆን ቆራጥ ሊሆን ይገባል። ለዛ ለቆሙለት አላማ አስፈላጊውን በሙሉ መስዋዕትነት ለመክፈል ዝግጁ መሆናቸውን ማሳየት መቻል ይኖርባቸዋል። ኮርስ uh, ያ አንድ ነገር ነው ከዛ በኋላ ግን ኮርስ uh, የተለያዩ ስትራቴጂዎች አሉ እነዛ ስትራቴጂዎች እንግዲህ እንደየ ሁኔታው አላለም የመንደፍ ሁኔታ አለ uh, እንደገና ደግሞ በተለይ አላለም በተመሳሳይ መልኩ መስዋዕትነት ለመክፈል የተዘጋጁ ሰዎችን በዙሪያቸው ማሰባሰብ መቻል አለባቸው እና እንግዲህ ሌላው ሌላው ነገር ከስትራቴጂ ጋር የተያያዘ ነው ኔትወርክ የመፍጠር የምናም ምናም ማለት ነው እና ግን በተለይ በተለይ እንግዲህ ዋናው ነገር ምንድነው በመሪ ደረጃ ያሉ ሰዎች አስፈላጊውን የሆነ መስዋዕትነት ለመክፈል ዝግጁ መሆናቸውን ካሳዩ ማለት እንግዲህ በመጀመሪያ የጥያቄው ምንነት ወሳኝነት አለው የቀረበው ጥያቄ የሰውን ልብ ትርታ ያዳመጠና ስሜት መቆርቆር የሚችል መሆን አለበት ያ በጣም አስፈላጊ ጉዳይ ነው እና ያንን ነገር ደግሞ በህዝብ ውስጥ ሰርጾ እንዲገባ ማድረግ መቻል ያስፈልጋል። ብዙ ጊዜ ችግሮች ምንድነው? አንዳንድ ጊዜ ትግሎች በበቂ ሁኔታ ስራ ሳይሰራባቸው የሚገነፍሉበት ጊዜ አለ። እንደሱ በሚሆንበት ጊዜ እንደ እንትን ነው የሚሆነው። አንድ ለምሳሌ በጣም የጋለ ነገር ላይ ድንገት ወጥ ብታ አንድ ነገር ቢቀመጥ ቶሎ እንዴት ነው በደንብ ሳይበስል ይቃጠላል አይደል እንዴ? አሁን የጋለ ምጣድ ላይ ዝም ብለህ ስጋ ብታስቀምጥ አይበስልም፣ ግን ምን ይሆናል ያራል ቶሎ እና እንደዚህ አይነት የአይነት ችግር አለ አንዳንድ ጊዜ ምንድነው ቀስ ብሎ አላ በግራስሩ ደረጃ መሰራት ያለበት ስራ ሳይሰራ በፊት አስቀድሞ የመገንፈል ሁኔታ አለ እንደዛ በሚሆንበት ጊዜ ቶሎ ይቀጫል እንደውም ዩዥዋሊ አሁን እነዚህ ስልጣን ላይ ያሉ አንዳንድ በስልጣን ላይ ያሉ አካላቶች ብዙ ጊዜ የሚጠቀሙበት ስትራቴጂ አለ ያ ምንድነው crime provocation ነው ራሱ እንደሱም ብሎ መተርጎም ይቻላል ለምን ምንድነው የሚያደርጉት አንዳንድ እንቅስቃሴዎች በሚኖሩበት ጊዜ ሲመለከቷቸው እነዚህ እንቅስቃሴዎች የተተዉ እንደሆነ የተተዉ እንደሆነ ወደ በኋላ አላለም ግራሱን ደረጃ በዛ ደረጃ በደንብ ተጠናክረው ምናምን በኋላ ወደ ከፍተኛ ደረጃ የደረሱ እንደሆነ ችግር ሊፈጥሩ ይችላሉ ብለው የሚያስቧቸው አይነት እንቅስቃሴዎች በሚኖሩበት ጊዜ ምን ያደርጋሉ የራሳቸው ሰዎች infiltrate እንዲያደርጉ ያደርጉና ያ ነገር ቶሎ ብሎ ቦግ ብሎ እንዲወጣ ያደርጋሉ አሁን ቶሎ ብሎ አላለ በበቂ ሁኔታ የመሬት ላይ ያለው ስራ ሳይሰራ በቦግ ብሎ ከወጣ ከዛ በኋላ በቀላሉ ያንን ቦግ ያለውን ነገር ማዳፈን ይቻላል ማለት ነው። በህዝቡ ዘንድ በበቂ ሁኔታ ያልተሰራጨና ያልተስፋፋ ስለሚሆን በቀላሉ እንትን አላለ ቦግ ያለው በቀላሉ ሊጠፋ ይችላል ማለት ነው። ስለዚህ እንደዚህ አይነት ችግር አለ ብዙ ጊዜ እና እሱ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል ማለት ነው። ዝም ብሎ ጀብደኝነትም ከጀብደኝነትም አላ ከቆራጥነት መታየት የለበትም። ቆራጥነት ሲባል ቆራጥነት እንዳለ ሆኖ ደግሞ ስትራቴጂም መኖር አለበት እና ስለዚህ ብዙ በመሬት ስር መሰራት መቻል ያለባቸው ነገሮች አንድ ሐሳብ ጋር የሐሳብ በህዝቡ ዘንድ እንዲሰራጭ መሆን አለበት። አሁን የሙስሊሙን የድምጻችን ይሰማ ትግል ብንመለከት ሙስሊሙ ይሄ ነገር አሁን ድንገት አላላ አወሊያ ላይ ብቅ ብሎ የወጣ ነገር አይደለም እንደሱ ቢሆን ኖሮ በአንድ ጊዜ ይዳፈን ነበር ይሄ ነገር እስካሁን ድረስ ስቴን ሊያደርግ የቻለበት ዋና ምክንያት ይሄ ግሪቪያንስ እኛ ዘንድ ረጅም ዘመናት የነበረው እኛ እንኳን አሁን እንትን አላ በዚህ ጉዳይ ላይ መታገል ከጀመርን ብዙ አመት ነው ብዙ አመት ነው ቢያንስ ይሄ መንግስት ከመጣ ከአምስት አመት ምናምን በኋላ ጀምሮ በዚህ ትግል ውስጥ እንዳለን ነው እንግዲህ ሬዲዮ ነጃሽን እንኳን ብንመለከት ደላስ ከተጀመረ 10 አመት ሆኖታል። የመጀመሪያዎቹ ፕሮግራሞች ራሱ የሚያጠነጥነው ምንድነው ሙስሊሞች ላይ በሚደርሱ በደሎች ዙሪያ ነው እና ከዛን ጊዜ ጀምሮ ውስጥ ውስጡን ሲበክል የነበረ ጉዳይ ስለዚህ ነው አሁንም በአንድ ጊዜ ሊፈርስ ያልቻለው እና ያም ከፍተኛ ሚና አለው ማለት እንግዲህ ምንድነው አንድ የመሪዎች ቆራጥነት ሚና አለ። ሁለተኛ ነገር ደግሞ issue ው በህዝቡ ዘንድ ሰርጾ እንዲገባ ስራ መሰራት አለ እኛ የሰላማዊ ትግልን በተመለከተ ነውና ሰላማዊ ትግልን በተመለከተ እስካሁን ድረስ ያነሳናቸው ያሉት እንደ ምሳሌ ያነሳናቸው ያሉት ምንድናቸው አንደኛ የህንዱ በጋንዲ የተመራው የ self rule የሚለውን አላማ አንግቦ የተነሳው movement ነው ሁለተኛ ነገር ደግሞ የአሜሪካን የ civil right movement ነው ከዛ በኋላ ደግሞ የድምጻችን ይሰማ የሃይማኖት መብታችን ይከበር መብት ጥያቄዎች ነው በቃ እነዚህ በእነዚህ ሶስቱ ዙሪያ ብቻ ነው እስካሁን ድረስ እንደምሳሌ ያቀረብን የሰላማዊ ትግልን ሁኔታ ስንዳስስና ስንገመግም የነበረው ድካሚ ነው ዳገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ ቁጥቋጥ የበዛበት ሾህ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ አካል ያው እንዲህ አይነት ሰላማዊ ትግሎችን ከሚያኮላሽበት መንገድ አንዱ ትግሉን የሚመሩ አካሎችን በቁጥጥር ስር ያውልና በዛ ሂደቱ እንዲረዝም ያደርጋል። እነሱን ወደ ፍርድ አቅርቦ ብይን የመስጠት ሂደቱ በጣም ረጅም ጊዜ እንዲሆን ይሆንና በዛ መሀል ያው ማህበረሰቡ ወይንም ያንን ትግል ያነሳው አካል ቀስ በቀስ እየተዳከመ የሚሄድበት ሁኔታ የግድ ነው። ምክንያቱም እንደ ሰው ልጆች የሚያስፈልጉን ነገሮች አሉና ትኩረታችንን ወደ ሌሎች ነገሮች እንድናደርግ ይደረጋል እና ይህ አካሄድ በተለይ ገዢው መደብ ባለፉት የተወሰኑ አመቶች ተሳክቶለታል ቢባል ማጋነን አይሆንም። ብዙ ምሳሌዎችን ማንሳት ስለሚቻል ማለት ነው። እነዛን ትግሎች በጊዜ ብዛት ተዳክሞ እንዲከስሙ የማድረግ ሂደት አለና በዚህ ዙሪያ ሊዘየድ የሚገባው ነገር ምንድነው ነው ምናልባት የሚነሱ ትግሎችን consistency ኖሯቸው የጊዜ መርዘምን ቢኖር እነዛ የጊዜ መርዘም እንዳይኮላሹ ሊያደርጓቸው የሚችሉት ምን አይነት አካሄዶችን መሄድ ሲቻል ነው የሚለው ላይ ትንሽ እና በዚህ ዙሪያ የተወሰኑ ነገሮች ማንሳት ቢቻል ጥሩ ይመስለኛል። እንዳልኩት ነኛ ከሚባሉት እንግዲህ አንድ ትግሎች ትግሉ ዳር እንዲደርስ የሚቀመጡት component ኦች ናቸው። ከነዛ ኮምፖኔንቶች አንዱ ይህ ይመስለኛል። በጊዜ ብዛት እነዛ ሰዎች የተነሱባቸው የትግል አቅጣጫዎች እንዳይከስሙ፣ እንዳይዳከሙ ምንድን ነው ያለበት ነገር የሚለውን ለማንሳት ጉዞው ረጅም ነው፣ አስቸጋሪ መንገድ ትግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ ይደር የሚመች ሚዳላ አስቸኳይ እንዲሆን እናስብ ጠቅላላ። ዋነኛው ሶስት አይነት መሰረታዊ ትግሎች አሉ። የትግል ስልፎች ሰላማዊ ትግል የትጥቅ ትግልና ሁለገብ አሁን እሱ ወደዚህ የመጣው የሚፈጀውን ጊዜ የሚያስከትለው መስዋዕትነት መለኪያዎቹ ናቸው በእርግጥ በትግል ዓለም ምን ያህል ጊዜ ይፈጃል ምን ያህል መስዋዕትነት ያስከፍላል የምለው ነገር ነው ብዙ ጊዜ የምታየው ከዛ ይልቅ ግን ብዙ ጊዜ የማስተዋለው ድርቅ የተባለው ጉዳይ ከመጣ በኋላ ምን ያስከትላል የምለው ነገር ግን ይዘነጋል ህዝብን ግን ረጅም ዋጋ በጣም ውድ የሆነ ዋጋ የሚያስከፍለው ይህ የሶስተኛው ጥያቄ ነው በሰላማዊ መንገድ ታግሎ ወደዚህ የመጡ ኃይሎችና በባውለስ በሆነ በጦር ገጥመው ወደዚህ የመጡት ምን ያሉ proportion ነው ዲሞክራሲ ያመጣው የህግ የበላይነትን ያመጣው ተብሎ ሲመረመር እጅግ እጅግ አስደንጋጭ የሆነ ስታቲስቲክስ ነው ያለው። ሁለተኛም መታረም የሚፈልገው አንድ ወደ አድማጮች ጆሮ ማምጣት የሚፈልገው ምንድነው እነዚህ ሁሉ የረጅም ጊዜ ጊዜ መፍጀቱ መስዋዕትነት ማስከፈሉና ውጤትን እንኳን ብንመለከት ባለፉት 40 አመታት ውስጥ ከተነሱት 67 እንቅስቃሴዎች ዲክታተሮችን ለወጣት ከተደረጉት 67 እንቅስቃሴዎች 50ዎቹ ማለትም 74% የተሳካው non-violent በሆነ እኛ ዛሬ ሰላማዊ ትግል ብለን በመጣው ነው ሌላው 17ቱ ብቻ ነው በትጥቅ ትግል የተገኘው ድል የተገኘው ከዛ ከ17ቱ በጣም ጥቂቶች ናቸው ዲሞክራሲ ለሀገራቸው አወጡት አብዛኞቹ ወደ ዲክታተሪያልሺፕ ነው የተቀየሩትና እንዲህ አይነትም አደጋ አለ ግን ይህ ብቸኛ መንገድ ነው አይደለም የሀገር ነባራዊ ሁኔታ ነው የሚያዋጣው ወደዛ አሁን አልገባበትም ሰላማዊ ትግል ሲባል ትክክለኛ ኖን ቫዮለንስ ስትራግል የሚለውን በትክክል አይተረጉመውም ለማለት ይቻላል ምክንያቱም ሰላማዊ የምለው ብዙን ጊዜ ቀኝ ፊት ስመታ ግራ ጎንን ስጠው የሚለውን አይነት ስያሜ connotation ስለሆነ የሚይዘው ያንን አይነት አይደለም የተለያዩ ገጽታዎች አሉ መለገም አለ መታዘዝ አለ መቃወም አለ ብዙ በርካታ በርካታ boycott ማድረግ አለ የተለያዩ ገጽታዎችን እንብታን የሚገልጹ ገጽታዎችን ስላሉት ሰላማዊ የሚለው ፍቺ ትንሽ ሰፋ ብሎ ነው የምታየውና እሱም ከግምት ውስጥ ሊገባ ይገባል እንግዲህ ሰላማዊ ትግልን በተመለከተ መደገም በህዝብ ይጀምራል ከዛ በመንግስት አካላት ውስጥ ያሉ አካሎች እንዲደግሙ በቤተ ዘመድ በቤተሰብ በተለያዩ መንገድ ተደርጎ መደገም ይጀምራሉ ከዛ ያለ መተባበርን ህዝብ ያሳያል ከመንግስት አካላት ውስጥ የተለያዩ አካሎች ታማኞች ያለ መተባበርን ይገልጻሉ እንዲሁ ያለ ይቀጥላል እንግዲህ እሱም በሌላ ዝርዝር ሁኔታ እንመጣበታለን ይህን ከመሰለ የሰላማዊ ትግል ለስኬታማነት ቅድም አቦላ ካለታቸው በጣም ቁልፍ የሆኑ ነገሮች አሉ በሞራል ደረጃ በልጦ መታየት የሚለውን አስተዋል ይህ እንደ ትግሉ ሁኔታ እንቅፋትና መሰረታዊ መፍትሄም የሚሆንበት አለ ብዙውን ጊዜ በሞራል ደረጃ ከፍ ያለ መሆኑ ማንም ሰው ጤናማ አምሮ አለኝ የምሰው ደፍሮ ልክ አይደለም ማለት የሚቸገረው ትግል ነው ብዙውን ጊዜ ሰላማዊ ትግልን ውጤታማ የሚያደርገው ለምሳሌ ጥቁር አሜሪካውያን እኛ ጥቁሮች ከሌሎች ነጮች እኮ የተለየን አይደለንም ፈጣሪ የፈጠረው የሰው ልጅ ሁሉ እኩል አድርጎ ነው ባለ ጊዜ የአብርሃምን ሃይማኖት የሚከተል ማንኛውም ነጭም ይሁን ጥቁር መጽሐፉ ውስጥ ይህንን ስለሚያይ ልክ አይደላችሁም ለማለት አንደበቱ የተያዘበት ሁኔታ አለ ይህ መንፈሳዊ ዓለምንም አጠቃሎ የሰዎችን የተነሳው ጥያቄ አግባብነት የለውም ብሎ ደፍሮ እንዳይናገሩ አንደበታቸውን ይዛል ይህ የሞራል ከፍተኛነትን ያሳያል በህግ ፊት ደግሞ ህገ መንግስትን ይጠቅሳል ሰው ሁሉ ዜጋ ሁሉ በህግ ፊት እኩል ነው ይላል እንግዲህ እንዴት አንድ ሰው ደፍሮ እኩል አይደለህም ሊል ይችላል ይህንን የሞራል የበላይነት መጠቀም የትግልን መሳካት የሚያሳይ ነው ትልቅ point ነው የተነሳው ሁላችንም ይህንን ብናስተውል መልካም ነው ብዙም ጊዜ ሰዎች ይሄ በህግ ፊት እኩል መሆናችንን የማስተባበል ጉዳይ አይመቻቸውም በጣም አሳፋሪ ነው በአንደኛው ምዕተ ዓመት ግን የተለያየ መንገዶችን ይጠቀማሉ instability ያመጣል ስጋት ይፈጥራል ይላሉ ያቺን ነገር ሁሉ ጊዜ በህገ በላይነትን ጉዳይ ጎላ አርጎ በማሳየት እኩል መሆናችንን ከቀጥ ከተቀበለ እኔ የማቀርበው ሌጂቲሜት የሆነ ጥያቄ የማደግፍበትን ምክንያት ማስቀመጥ አለበት ያንን ለማስቀመጥ የምተጓጎድ የሚቸገር ከሆነ የመቀበል ግዴታ ይኖርበታል ማለት ነው ይሄ ከወደኛም ልመጣ የሚችል የጉዞ አቅጣጫ ይወስነዋል ማለት ነው ይህ ወደ የኢትዮጵያ ሙስሊሞች የወገኖቻቸውን የልብ ትዝታ ይመለከታሉ ትግላቸው ሲያካሂዱ የነሱን ያስቀይማል አስቀይም የሚሉን ይዛሉ የሚሉ ነው በሁለት መልክ አየዋለሁ ምክንያቱም ለትግል መሳካት አንዱ ጉዞ ሁሉም ማካተት መቻል ነው ብሏል ቅድም አቡ ይሄ ትልቅ ፖይንት ነው ሁሉን የህብረተሰብ ክፍል ማሳተፍ መቻል የሞራል የበላይነት ያለው ማንም ሰው ይሄ ነገር ተገቢ አይደለም ለማለት የሚቸገርበት ጨቋኝ ብቻ ደፍሮ ይሄ አይመቸኝም መጨቆኝ ስለምፈልግ በእኔ ለማይመች ስለማይመች ብቻ ብሎ ተናግሮ ብቻውን ተለጥሎ እንድቀር የሚያስደርገው ነው ያ ከሆነ ሌላኛውን እምነት ተከታይ የማያቅፍ ከሆነ እሱ ቅድም ያስቀምጠውን criteria ይጥሳል ማለት ነው። ሁሉን የሚያሳትፍ በምን መልኩ ይህ የሃይማኖት እንቅስቃሴ ባንድ ነገ ያንተ ሃይማኖት መብት ሲረገጥ እኮ የኔም እኔም ከጎን ልቆም የምገባኝ ነው። ይሄ የ group ነፃነት አንዱ አካል ነውና የህገ መንግስትን ማስከበር ነው የምታገለው። አንተም ከጎን ልትቆም ይገባል ነው። የዛ ለልብ ትብታ ማድመጥ ተገቢ ነው፣ ግን ወሳኝ criteria መሆን የለበትም። በተለይ conservative የሚሆነውና የሌላኛው መስ የምዳፈረው የሱን አስተያየት መጠበቁ አግባብነት ያለው አይደለም ግን ይህ ሲባል ለዴናኛው ወገን dismissive መሆን ግን የትግሉን ሁኔታ መራራ ያደርጓል ለመከፋፈልና ዲክታተሮች ህብረተሰብን እንዲከፋፍሉ መንገድ ይከፍታል ስለዚህ balance ን strike ማድረግ በጣም አስፈላጊ ነው ለማለት ሌላኛው የተነሳው በትግል ዓለም ሁሉም የራሱ ሚና አለው ፈሪ ለናቱ ብሎ የራሱ ሚና የሚጫወታለ ደፍሮ ወጥቶ የሚጫወታለ እንግዲህ ሁሉንም እንደ የሁኔታው ማስተናገድ ነው ፈሪውንም እንደ ፍርሃቱ ማስተናገድ መቻል ነው ትግልን የሚመራው አካል ትግልን ሲነድ ሁሉ ህዝብ ደፋር ነው ከኔ ጎን በቁጠኝነት ይቆማል ብሎ ከሆነ ተሳስቷል ቅድሙኑ አምቢሽስ ነው እቅዱን በትክክል ማስተካከልና ማረም አለበት ከፊሉ ህዝብ ፈሪ ነው ለሀብቱ ልፈራ ይችላል ለውቀቱ ለቦታው ለስልጣኑ ልፈራ ይችላል እሱን መቼ ነው በምን ደረጃ ነው ወደ ትግሉ እንድቀላቀል የማደርገው መጀመሪያ ትግልን የምቀላቀለው የትኛው አካል ነው የሚለውን በትክክል ካላወቀና አካይዱ ካላሳመረ ድክመቱ ያለው ካመራር ነው ከተከታዮቹ አይደለም አንዲት የምጠቅሳት ጥቅስ እኔ ብዙ ጊዜ የማባባላለች የሚሸጠውን እቃ መምረጥ ያለበት ነጋዴው ነው ሰው የማይገዛውን እቃ ይዞ ገበያ ወጥቶ ሰው አልገዛኝም ብሎ ገበያተኛ መርገም ትርጉም ቢስ ነው እንደዛው ነው በትግል ባለምን ሰውን ማሳተፍ የማይችል እቅስ ካወጣ ወዳቂ ነው ራሱን ነው መተቸት ያለበት እና ፈሪውን ምን ጊዜ ወደ ትግል ዓለም እንደመጣ አውቆ ደፋሩ ምን ጊዜ እንደመጣ አውቆ የሚያሳትፍ ደረጃውን የመጠነ በጣም ያልተጋነነ የትግል ስልት ነድፎ መንቀሳቀስ ያለበት መሪው አካል ነው ለዚህ እያንዳንዱ ወገን ሳይወቃቀስ ጣት ሳይቆሳሰም እኔም የራሴ ድርሻ አለኝ ከቀዳሚዎቹ ሊሆን ይችላል ብሎ በግንባር ቀደምትነት ከተከታይ ከሆነ ያለው ደግሞ አይዞ አንድ ቀን ትመጣለ እያለ እያባበለው ወደ ትግሉ እንድገባ ማድረግ ነው እንግዲህ መተጋገዝ የሚጠይቅ ነው ጽናትን የሚጠይቅ ነው ድካሚ ነው ዳገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ ቁጥቋጥ የበዛበት ሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈር ጥንቃቄ የሚሻ ማሰብ ሳናቋርጥ እንግዲህ ወደ ጥያቄው ስንሄድ ያው እንግዲህ ይሄ ትግል ማለት ሰላማዊ ትግል አጠቃላይ አላ እንዳይቀዘቅዝ እንድተፋፋም እንዲቀጥል ምን መደረግ አለበት የሚል ጥያቄ ነው በጣም ተገቢ ጥያቄ ነው በተለይ አሁን ካለንበትም ሁኔታ በኢትዮጵያ context ስንወስደው ያ ጥያቄ በደንብ አድርጎ ሊጠየቅና ሰፋ ለማብራሪያ ማብራሪያ ሊሰጥበት የሚገባ ይመስለኛል። ሰላማዊ ትግል ማለት ምን ማለት ነው? እሱ ላይ አሁን አሁንም የሱ definition በደንብ መብራራት ያለበት ይመስለኛል። ሰላማዊ ትግል ማለት passive resistance ማለት አይደለም። ሰላማዊ ትግል በጣም active የሆነ resistance ነው በጣም active ነው የተለያዩ ስትራቴጂዎችን ይጠቀማል ማለትም መንግስትን react እንዲያደርግ provoke የሚያደርጉ የተለያዩ እንቅስቃሴዎችን ያደርጋል አሁን እንደተባለው ፍትህ እንዳነሳቸው የተለያዩ የስራ መለገም ሁኔታዎች አሉ boycott የማድረግ ሁኔታዎች አሉ ቅድም እንደገለጽኩት ጋንዲ ሲል የነበረው ምንድነው እኛ ምንድነው የሱ አላማ ሰላማዊና እንደገና non-cooperation ነው non-cooperation ማለት አለመተባበር ማለት አለመተባበር ማለት ስራ ላይ አብረን መሳተፍ ወይ ስራ ላይ መለገም እንዲሁም ደግሞ ልብስ በማቃጠል እንዳሳየው የ boycott የማድረግ ሁኔታ እነዚህ እንደዚህ የመሳሰሉ እንዲሁም ጨው ከውሃ ውስጥ በማውጣት ፍትሃዊ ያልሆነ ህግ በመጣስ እንደዚህ እንደዚህ ነገሮች እና ብዙ ስራዎች አሉ ማለት በዚህ መልኩ ሊደረጉ የሚችሉ እና በዛም መልኩ ነው ይሄ ትግል እንዲቀጥልና ብዙ ሰዎች እንዲሳተፉበት እና active እንዲሆኑበት በማድረግ እንግዲህ ማለት ይሄ ትግል ሰላማዊ ትግል ስለሆነ መስዋዕትነት አይጠይቅም ማለት ነው። ብዙ መስዋዕትነት ይጠይቃል። ግን እንደው በንጽጽሮች ስንመለከት የሚጠይቀው መስዋዕትነት አነስተኛ ነው ሁለተኛ ነገር ደግሞ ቅድም ወንድሜ ፍትህ እንዳነሳው በጣም ጥሩ ነጥብ ነው ያነሳው ከትግሉ ሲጠናቀቅ በስኬት ሲጠናቀቅ የሚከተለው ስርዓተ ማህበር የሚሆነው usually የተሻለ ስርዓተ ማህበር ነው የሚሆነው በኃይልና በጉልበት ከመጣው በተለየ መልኩ ማለት ነውና ስለዚህ መስዋዕትነት ይጠይቃል ማለት ነውና የሚጠይቀውን መስዋዕትነት ለመክፈል ዝግጁ መሆንም ያስፈልጋል ማለት ነው። አሁን ለምሳሌ የህንድን ሁኔታ ብንመለከት ብዙ ሰዎች ተፈጅተዋል፣ ብዙ ሰዎች አልቀዋል። really ይሄ ነገር ከግብ እስኪደርስ ድረስ እንደውም አንዳንዶቹ አንድ ጊዜ ለምሳሌ ብዙ ሰው ያለቀበት ሁኔታ ነበርና ጋንዲ ይሄ ህዝብ ገና የሰላማዊ ትግል አልገባውም ማለት ነው ብሎ ለተወሰነ ጊዜ ትግሉ እንዲቆም ማዘግ የደረሰበት ሁኔታ ሁሉ ነበር ማለት ነውና በአንድ በኩል መንግስት የኃይል እርምጃ ሲወስድ ያንን የኃይል እርምጃ በኃይል አለመመለስ ነው አንደኛ ሁለተኛ ነገር ደግሞ ኃይሉን ፈርቶ መወሰድ ያለባቸውን እርምጃዎች ከመውሰድ አለመቆጠብ ነው። እንግዲህ እነዚህ ሁለቱ ነገሮች ናቸው መደረግ ያለባቸው ማለት ነው እና እነዚህ ነገሮች ለማድረግ አላለም በቂ የሆነ ዝግጁነት ካለ ይሄ ትግል እንደተፋፋመ ለማቆየት የሚያስችሉ የተለያዩ ስትራቴጂዎች አሉ እና እንግዲህ ይህንን በሙስሊሙ context ስንመለከት የምንልከው እንደሆነ ይታወቃል። ነገር ግን የሚያስፈልገውን ነገር ወደ ተግባር ለማስቀየር የሚያስፈልገው አይነት ዲሲፕሊኑም ሆነ ዝግጁነቱ አላለም በመስዋዕትነት ደረጃ ያለው ሁኔታ ምን ይመስላል የሚለው እንግዲህ እሱን በተለይ ጉዳዩን ቀረብ ብለው የሚከታተሉ ሰዎች የሚገመግሙት ነው እና በእኔም በኩል እንግዲህ ይሄንን ነው የሚመስለው እና ዘዴ አለው በደንብ የተሞከረ እንትን አለው ግን ያ ነገር ደግሞ እንዲተገበር ተግባሪዎቹ በቂ የሆነ ስነ ልቦናዊ የሆነ ዝግጁነት ያስፈልጋቸዋል ማለት ነው እና በዛ ደረጃ ያለው ሁኔታ ምን ይመስላል የሚለውን መገምገም የግድ አስፈላጊ ይሆናል ገና የሚነሱ ነጥቦች አሉ ማለትም አንደኛ ይሄ ሰላማዊ ትግል ከግብ እንዲደርስ የሚያስፈልጉት ነጥቦች የሚለው ነገር ገና ተደርድረው አላለቁ። ከዛ በኋላ ደግሞ እንግዲህ በተለይ ደግሞ እንዳይደናቀፍ ደግሞ የሚያስፈልጉት ጥንቃቄዎች ምንድናቸው የሚለው ላይ እርግጥ አብሮ የተጋገረ ቢሆንም አንዳንድ ነገሮችን ነቅሶ ለማውጣት የሚደረጉ ሙከራዎች አሉ። እነሱም ወደኋላ ሊቀርቡ ታስቦ ነበር። ከዛ በኋላ ደግሞ እንግዲህ ይሄ በአጠቃላይ ያለው ሁኔታ ከኢትዮጵያ context ከኢትዮጵያ ትግል አካሄድ ጋራ ሲታይ እንዴት ይገመገማል የሚለውንም ነገር ደግሞ አብረን እናያለን የሚል ሀሳብ ነበር ኢንሻአላህ እንግዲህ በሌላ ጊዜ ያው ፕሮግራም አዘጋጅተን በዚሁ አርስት እንቀጥልበታለን ኢንሻአላህ ለዛሬው እንግዲህ በዚህ እናበቃለን ስለተከታተላችሁ ጀዛኩሙላሁ ኸይረን በኔ በኩል አቡ መላይካ ወይንም መሐባ ጀማል የራዲዮ ነጃሺ ዋና አዘጋጅ ዛሬ ሰላማዊ ትግል እንዲሳካ ግባቶቹ የሚያስፈልጉት ግባቶች እንዳይደናቀፍ ደግሞ መደረግ ያለባቸው ጥንቃቄዎች በሚል ርዕስ እንግዲህ የመጀመሪያውን part ወይም ደግሞ ሰላማዊ ትግል እንዲሳካ ግባቶቹ የሚለውን እሱንም በተወሰነ መልኩ አቅርቦ እስካሁን ድረስ እንግዲህ ሄደንበታል። ይሄ ርዕስ አላለቀም። እንደውም የመጀመሪያውን part ራሱ እንዳልጨረሰን የነገረን። ስለዚህ በሚቀጥለው የምንመለስበት ይሆናል። ጉዞ ረጅም ነው፣ ቃል ኪዳን ገብተናል ኢስላምን ልንጠብቅ፣ የአሚርን ትዕዛዝ ተከትለን ልንዘልቅ። አሚር የታየውን አልታየንምና መታገስ ግድ ነው፣ አይቸኩልም ጀግና። ኢስላም ይከበራል ባለንባት ምድር ዳግም እንደገና